الإمام وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وعفتهم الملائكة وذكرهم الله فيمن عنده وعلى آله وصحبه ومن اهتدى بهديه وبعد فإننا بعون الله وتوفيقه سنستمر في قصص بني إسرائيل من سورة البقرة حيث وقفنا عند قوله جل وعلا ومنهم أميون لا يعلمون الكتاب إلا أماني وإنهم إلا يظنون فلنبدأ من هنا ومنهم ومنهم أميون لا يعلمون الكتاب إلا أماني وإن هم إلا يظنون فويل للذين يكتبون الكتاب بأيديهم ثم يقولون هذا من عند الله ليشتروا به ثمنا قليلاً فويل لهم مما كسبت أيديهم وويل لهم مما يكسبون وقالوا لن تمسنا النار إلا أياما معدودة قل أتخذتم قل أتخذتم عند الله عهدا فلن يخلف الله عهدا أم تقولون على الله ما لا تعلمون بلى من كسب سيئة وأحاطت به خطيئته فأولئك أصحاب النار فأولئك أصحاب النار هم فيها خالدون والذين آمنوا وعملوا الصالحات أولئك أصحاب الجنة هم فيها خالدون وإذ أخذنا ميثاق بني إسرائيل لا تعبدون إلا الله وبالوالدين إحسانا وذي القربان وذي القربى واليتامى والمساكين وقولوا للناس حسنا وأقيموا الصلاة وآتوا الزكاة ثم توليتم ثم توليتم إلا قليلا منكم وأنتم معرضون وإذ أخذنا ميثاقكم لا تسفكون دماءكم ولا تخرجون أنفسكم من دياركم ثم أقرمتم وأنتم تشهدون ثم أنتم هؤلاء تقتلون أنفسكم وتخرجون فريقا منكم من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 ስለዚህ ቀደም ሲል ያለፉት ህዝቦች ጥፋታቸውና ክፋታቸው ሲነገር እነሱን ማውገዝ ብቻ አይደለም ዋናው ነገር እነዛ ሰዎች ካለፉ በኋላ ቢወቀሱ ቢከሰሱ አይሰሙም ስህተታቸውን ሊያርሙም አይችሉም እድሉ የላቸውም አልቋል ዋናው ላለው ትውልድ ነው አላህ Subhanahu Wa Ta'ala እንደዚህ አይነት አድና አክቢዎች ነበሩና ከዛ ሳቢያ አላህ ተጣልቷቸው ከንቱ አድርጓቸዋል አሁንም በእነሱ መስመር የሚሄድ ካለ ያው ጣፈንታ ነው የሚጠብቀው የሚለው ነው ዋናው መልእክት ማለት ነው ተዛጎቹን ሲያሳና ሲያወድስ ደግሞ አንድ ወቅት የነበሩት ደጎችና ቀናዮች ምን እንደሰሩና ምን እንዳፈሩ ለዓለም ምን አይነት ታሪክ አሻራ ጥለው እንደሄዱ ሲገልጽ የነሱን ፈለግ ተከተሉ ነው መልእክቱ ማለት ነው እና በዛ መሰረት በተለያየ መልክና ዘርፉ በኔ እስራኤሎችን በጣም በሰፊው ነው የሚገልጻቸው አሁንም እንግዲህ ቀደም ሲል በተለያየ መልኩ የፈጸሙትን በደልና ግብን ክፋት እየገለጸ መጥቶ ነበረ አብዛኛውን ያዋቂያት ናቸው በኔ እስራኤሎች አለማወቅ አይደለም ችግራቸው እነሱ ሌላው ህዝብ ግን ባመዛኝ አለማወቅ ነው ጥፋት ላይ የሚጥለው እነሱ ግን አውቆ ጠፍ ናቸውና አውቆ ጠፍ ደግሞ በጣም አስቀያሚ ነው ምክንያቱም የለው ሙበሪር ከነሱ መካከል ግን ይስባል አላዋቂ የለም ማለት አይደለም የሚለው ነው ዛሬ መነሻ ያደረገው ከነሱ መካከል የማያውቁ የዋሆች አሉ የሚነዱ ወሚንሁም ኡምዩን ከይሁዶች መካከል ኡምዮች አሉ ማለት ማይማን ምንም የማያውቁ አሉ ስሙ ይሁዲ ነው እሱ ግን ኸይሩን ተሸሩ ኢማን ተኩፍሩ የሚለይ አይደለም የማይጽፉ የማያነቡ የማይመራመሩ የማያገናዝቡ እንዲሁ ዝም ብለውም አሉ ከነሱ መካከል ይላል ላ ያዕለሙን الكتاب መጻፍ የማይችሉ ስነ ጽሁፍ ሙያ የሌላቸው ተራ ማለት ነው ወይም ኪታባቸውን እናምንበታለን የሚሉትን ተውራት እንኳን የማያውቁ ናቸው ማለት ነው ያሁን ወደኛ መጥቷል አብዛኛው ያው ሙስሊም የሚባለው አምኛለሁኝ ይላል ግን ቁርአንን የሚያውቀው ስንቱ ነው ቢያውቀውስ መልእክቱን የሚረዳው ስንቱ ነው ዝም ብሎ የሚያነበንበው እንዳወቀው አይቆጠርም ያወቀውስ በስራ የሚያውለው ስንቱ ነው ከተባለ እየተንጠባጠበ ነው የሚቀረው በየመንገዱ ማለት ነው ስለዚህ ከይሁዶችም ማይማን አሉ ምንም የማያውቁ መጽሐፍ ማንበብ ማገናዘብ የማይችሉ ኢላ አማኒ ከንቱ ምኞትን ብቻ የሚጋልቡ ይላል ማለት ምንድነው ናና አብና አላህ ወአህባሁ ታላላቅ ነብያት ዘሮች ነን የነ ኢብራሂም የነ ኢሳቅ የነ ያዕቆብ የነ ዩሱፍ የነ ዳውድ የነ ሰለሞን ዘርነንና የጌታ ወዳጆች ስለሆኑ አባት አያቶቻችን የነሱን ክብር ጠብቆ ይምረናል በሚል ብቻ በከንቱ ምኞት የሚጋልቡ አሉ ይሁዲ በመሆኑ ብቻ ራሱን እንደ ጻድቅ አድርጎ የሚቆጥር ማለት ነው ምንም ነገር ሳይፈራ ምንም ነገር ሳያውቅ የታላቆቹ ዘር ነኝ እያለ ዝም ብሎ ራሱን የሚያታልላለ ይላል በእኛስ እንደዚህ አይኖርም ሞልቷል ያውም እንደነሱ የታወቁና የወጣላቸውን ሰዎች አይደለም እኛ ደግሞ ሲማድም ነው እነሱ እውነትም አባት ቢጠቅም ኑሮ በጣም አኩሪ አባቶች ናቸው አሏቸው ማለት ነው እኛ ግን እዚህ ግባ የማይባለውን ጠንቋይ አታላውን ሁሉ ነው ሸገል ያለኝ የምንለው አይደለም ስለዚህ የኛ የባ ነው እዚህ ግባ የማይባለው አጭበርባሪ አታላይ ጠንቋይ ሟርተኛው ነው ቅዱስ ተደርጎ የሚሰገድለት ያለው ማለት ነው ይሄ ደግሞ በጥፋት ላይ ሌላ ጥፋት መጨመር ነው እነሱ ትንሽ ባዶ ሹብሃ አላቸው የማይታር ነው ኢብራሂም ታላቅ ነው ወይ ቢባል ማንም ሰው አይከራከርም እና ሙሴ አሮን ማንም ሰው ቸል የሚታለፉ ሰዎች አይደሉም ማለት ነው ግን አላህ እያንዳንዱ ሰው በስራ ውጤት ነው የሚጠየቀው በሌላ ከለላ ማለት የለም አንተ ካልሰራ የነብይ ልጅም አባትም ወንድምም ብትሆንም አይፈይድህም እያለ ነው ያለው ማለት ነው አማንየ እና አልአማንየ الكاذبه ከንቱ ምኞትን ብቻ ይከተላሉ እኛ የነገሌ የነገሌ ዘሮች እስከወን ድረስ የታ ብናጠፋ እንኳ ጨክኖ አይጨክንብንም እያሉ ዝም ብለው የሚጃጃሉ አሉ ይላል ወይንሁም ኢላ የظنون እና በዛ አስተሳሰባቸው እነሱ የሚገምቱ ብቻ ናቸው ይመስላቸዋል ከግምት አያልፍም የነሱ አስተሳሰብ ነው የሚለው ወይም ኢላ የظنون ማለት ኢላ የክذبون ተብሎም ተፈስሯል የሚዋሹ ብቻ ናቸው ሰው በስራው ነው የሚድነው የሚለውን ትተው በዘር ወሰዱት የነገሌ ዘር ከሆነ ችግር የለውም የሚል ውሸት አመጡና በራሳቸው በፈጠሩት ውሸት ራሳቸውን ያታልላሉ ይላል ፈወይሉ للذين يكتبون الكتاب بأيديهم እነዚያ ደግሞ ሌላ ቡድኖች ናቸው እነዚህ ቀደም ሲል ያሉት ምንም አያነቡም አያውቁም ማይሞች ናቸው እንግዳውሳ ፈረሳቸው ውሸት ብቻ ነው ነገሬ ዘር ከሆነ ችግር የለም ብሎ መኮፈስ ብቻ ነው አለ ሌሎች ደግሞ አሉ እነዚህ ደግሞ ዕውቀት አላቸው ያንን የታላ ኪታብ የቀዱትን ዕውቀት ለጊዜያዊ ጥቅም ማብሰያ ያደረጓሉ ደግሞ ማለት ነው ሁሉ الذين يكتبون الكتاب ተውራትን የሚጽፉ የሆኑ ሰዎች ወየውላቸው ይላል ቢአይዲህም በእጃቸው እና ብለው የመጽሐፍ ቅዱስ መሪዎችነን ብለው እየጻፉ ጥቅስ እየጠቀሱ እያዘጋጁ እያነበነቡ የሚገለገሉት ግን ለጊዜያዊና ለዕለታዊ ጥቅም ብቻ ነው መኖር ብቻ የሚፈልጉ ማለት ነው የአላህን አማና እየቸረቸሩ የሚኖሩ ማለት ነው ከኛስ የሉም የዚህ አይነት ይኖራሉ ማለት ነው ማንም ሊክለው አይችልም እና ثم يقولون يكتبون الكتاب بأيديهم ማለት ተውራት የፈለጉትን ጥቅስ ማን ነው እነሱ ሊያግባቡ የፈለጉ እንደሆነ አንድ ርዕስ ላይ ከዛም ከዛም ከዛም ጥቅሱን ይጠቃቅስና በማስታወሻ ጽፎ የሚፈልገውን ነገር ሰዎችን ለማሳመን ያነበንብልሃል አላማው ምንድነው የሰው የነገረኝ ጥሩ ነገር ነው ብሎ እንዳምንና ያቺ የምትፈልገውን ነገር እንዲያደርግለት ብቻ ነው እሱ እንዲፈድም ብቻ ማለት ነው ይህንን የሚያደርጉም አሉ ይላል አላህ Subhanahu Wa Ta'ala ثم يقولون هذا من عند الله የፈለጉትን ነገር ጠቃቅሰውና አቀናብረው ታቀረቡ በኋላ በዚህ ጉዳይ ላይ ከአላህ የመጣ መመሪያ ይሄን ይመስላል ታዲያ ምን ትፈልጋለህ ይሄ አይደለም ብሎ አንተን ለማሳመን ይጠቀምበታል ማለት ነው ለግል ጥቅሙ ለማስተላለፍ ለምንድን ነው እንደሚያረጉት ሊሽተሩ ቢሂ ተመናን ቀሊላ ትንሽ የሆነን ዋጋ ሊሸምቱበት ይላል በግልጽ ሊኖርበት ሊበላ ሊጠጣ ሊለብስ ላጌጥ ብቻ የኔን መጽሐፍ የእንትን እየቀነጫጨበ ስሎ የሚፈልጋት መልክ እንደዚህ ነው እንደዚህ ነው እያለ የሚሰብክ አለ ይላል ማለት ነው ተመናን ቀሊላ ትንሽ ዋጋ ለማግኘት ትንሽ ጥቅም ለማትረፍ ይላል ይህ በዛ ወይም ዳጎስ ያለ ጥቅም ከሆነ ፈቀዳ ትንሽ መሆኑ ነው ያስከለከለው ወይ ከመነን ቀሪላ ማለት ዱንያ ማለት ነው አጠቃላይ የዱንያ ንብረት በሙሉ እንኳን ቢያገኝ በዚህ ነገር ወዲን ያማከከ የዱንያ ጥቅም የፈለገውን ያህል ዓለም ዳር ተዳር እንኳን የግል ጥሪቱ ቢያደርግ ትንሽ ዋጋ ነው ያፈራው ይላል አላህ Subhanahu Wa Ta'ala ምክንያቱም ጀነት ቀላል ነገር አይደለችም ጀነት ሊገዛበት የሚገባውን ነገር የአላህን አማና ለግዚያዊና ለግላዊ ጥቅም ካዋለው የፈለገውን ያህል ቢበዛ እንኳን ትንሽ ነገር ነው ያገኘው ማለት ነው ተወይሉለሁም እና ለእንዲህ አይነት ተንኮለኞች ወየውላቸው አሁንም ሚማ ከተበት አይዲህም እጆቻቸው ከጻፏቸው ጥቅሶች ይችላል ተውራትን እንጂልን ነው የሚጽፉት ግን የሚጽፈው ለምን አላማ ነው ለግል አላማው ለጊዜያዊ ጥቅሙ ብቻ በማድረጉ ነው ወየውለት የሚለው እንጂ ህይወቱን ሊመራበት ወገንን ሊያስተምርበት ሊጠቅምበት ይሆን ኑሮ የሚጠቅምበት ነገር ነበረ ግን ሚማ ከተበት አይዲ እጆቻቸው ተሚጻጽፋቸው ነገር በዛ ሳቢያ ከሚመጣባቸው ወንጀልና ጦስ ወየውላቸው ይላል አላህ Subhanahu ወይለው ሚማ በዛም በመጣጣፋቸው ከሚያፈሯቸው ጥቅማ ጥቅሞች ወየውላቸው ዛሬ የተወሰነ ጥቅም ለማግኘት ብሎ የሚያደርግ የኔን አንቀጾች እንደፈለገ እየቀነጫጨበና እየቀጣጠለ ለሚፈልገው አላማ የሚያውል ሰው መጀመሪያ ኪታቡን ላልሆነ አላማ በመዋሉ በመጣሁ ብቻ በዚህ ላይ ሆኖ ሁለተኛ ደግሞ በዛ ሳቢያ ከሚያፈራው ጥቅም በሁለቱም በኩል ወየውለት ይላል አላህ Subhanahu Wa Ta'ala ወቃሉ እንደገና በተጨማሪ ለን ተመሰነ ናሩ ኢላ አያመ ማዕዱዳ ይህን ሁሉ ግፍና ደባ እየሰሩ አጥተናል አጥተናል ብለው መስጋትና መፍራት ሲጠበቅባቸው ከነጭራሹ ይባስ ብለው ይደነፋሉ ራሳቸውን ቅዱስ አድርገው ይቆፍሳሉ ይላል ምን ይላሉ ነውል ጀራኢም እየሰሩ ቃሉ ለንተመሰነ ናር እኛኮ የሁዶች እሳታት ነካንም አሉ ጀሃነም እኛን አይመለከተንም ማለታቸው ነው ኢላ አያመ ማዱዳ እንደው ለምስያ ያህል ለደንቡ የተወሰኑ ቀናቶችን ያህል ትንሽ እንደው ላፕ ታረገን ከሆነ እንጂ ለመሞቅ አለበለዚያ በመቅጣት መልክ ሰዓት እኛን አትነካንም አሉ ጎበዞቹ ከነጭራሹ እንግዲህ አይን ያወጣ ውሸት ትውልድን የሚያወድን ግን በእኛ ዘር ሀረግ የወረደ ሁሉ ጀሃነም አትነካውም ብለው አዋጅ ማለት ነው ኢላ አያሙ ማዱዳ የተቆጠሩ በጣት የሚቆጠሩ ጥቂት ቀናቶች ምናልባት ለምስ ያህል እናንተም ሰው ናችሁና ቅመሱ ተተባር የዛን ያህል ነው አለበለዚያ ከዛ በኋላ እኛ ጀሃነም እንኳን አይመለከተንም ዘላለም የሚቀጡት ይሁዳ ያልሆኑ ህዝቦች ናቸው ይላሉ ማለት ነው ይህንንም ቀን አንዳንዶቹ ሰባት ቀን ያህል እንቀጣ እንችላለን ይላሉ በዚሁም ደግሞ ይለያዩበታል ማለት ነው እና ሰባት ቀን እንቀጣለን ያሉበት ምንድነው የዱንያ እድሜዋ ሰባት አማር ነው ይላሉ አማድ የሚባል አከፋፈል አለ በሰባት አማር ውስጥ ያለፈው ትውልዳችን የተለያዩ ጥፋቶችን ሰርቶ ከሆነ ያ ተጨምቆ በአንድ አማድ አንድ ቀን ነው የምንቀጣው እንደ ዘካ ማለት ነው ከዛ ውጭ ግን የለብንም ሌላው ደግሞ 40 ቀን ያህል እንቀጣ እንችላለን ብሎ የሚያምናል 40 ቀን ያሉት ደግሞ አሁን ቀደም ያለፈው ያው ኢባደተ ላይ የሚባለው ነገር ወይም ወደፊት የሚመጣው ወይፈን እንደ ጣዖት አድርገው የተገዙበት ጊዜ አለ ከነብዩ ሙሳ ጊዜ ማለት ነው አርባ ቀን አለ ነውና በዛ በጣዖት አምልኮ ተጠምደን የቆየ ነው ሽርክ መቼም ከባድ ነውና ሌላ ወንጀል ቢሆን ኖሮ ብቻው ግደለም ተብሎ ይቀር ነበር ሽርክ ከባድ ስለሆነ ይህኛ የወዳጆቹ ወዳጆቹ ስለሆን ሽርክም ቢሆን ይማራል ችግር የለውም እና በዛ የሚያስከትለው ቅጣት አርባ ቀን ስለሆነ ያን ጣዖት የተገዛ ነው ለአርባ ቀናት ያህል ልንቀምስ እንችላለን ይላሉ ማለት ነው የራሳቸው የፈጠሩት እሸት ነው ማንም ነብይ ይሄን አላስተማረም ማንም ኪታብ ይሄን አልተናገረም ማለት ነው እና አላህ ለዛ አባባላቸው መልስ ምን አለ ቁል አተኸሱም እንደላህ አህዳ ሰባት ቀንም በሉት አርባ ቀን እኛ ለምስ ያህል የተወሰኑ ቀናቶች ነው ቅጣት የሚያጋጥመን የምትሉት ይህ ነገር ከየት አመጣችሁት ግሪ የመጣት መጣት ስልጣን የኔ ነው እንደው እንደሚታወቀው የምቀጣቸውንም ስንት ቀን ወይም ስንት አመት እንደምቀጣ ምን ነኝ መወሰን ያለብኝ ግን እናንተ ይሄን ነገር ይሄን ደንብ ከየት ነው የወሰዳችሁት አተፈስሙ እንደላ ያዳ ከኔ ከባለቤቱ ሰባት ቀን ወይም አርባ ቀን እንጂ አልቀጣችሁም የሚል ቃል ኪዳን ሰጥቻችኋለሁ ከየት አመጣችሁት በላቸው ይላል አላህ Subhanahu Wa Ta'ala ፈለን ይخلف الله عهده እኔ ነገር ተናግሬ ቃል ገብቼ ከሆነ እርግጥ ነው አላህ ቃል ኪዳኑን አይጥስም እንዳላችሁ ሊሆን ይችላል እኔ ካላልኩኝ ግን እናንተ ራሳችሁ በፈጠራችሁት ውሸትን ይዳኛለሁ ይጠየቃለሁ ከየት ነው የሚያመጣችሁት ይላል ተለዩ ኸሊፈ الله አደ አላህ ብሎናል ቃል ገብቶልናል የምትሉ ከሆነ እንዳላችሁትም አላህ ቃል ኪዳኑን ስለማይጥስ በዛው ልትወሰኑ ትችላላችሁ ግን እኔ ብዬ ካልተገኘሁም ይህ ነገር ማን ነው ወስተና የሚሰጣቸው ይላል አንተ ቁሩና አለላህ ማላ አለሙን ወይም ደግሞ በአላህ ላይ የማታቁት ነው ዝም ብላችሁ ምዘላብዱት በአላህ ላይ እሱ ያላለውን ቃል ያልገባውን መልእክተኞቹ ያላስተማሩትን ኪታቡ ለውስጥ ያልተዘገበውን ነገር ምን ብላችሁ ከመሬት አንስታችሁ ራሳችሁ የምትጠፈጥፉት ውሸት ከሆነ ይሄ ደግሞ አስተና ሊሰጥ አይችልም ከየት አመጣችሁት ይላል አላህ Subhanahu Wa Ta'ala አለበላል እንደዚህ ነው የታዘዘውን ትቶ ያልተዘረ የበተባለውን ትቶ ያልተባለውን ነው የሚያመጣው ማለት ነው አላህ ያስቀመጠው ግልጽ ነው እነሆ መይሽርክ ቢላህ ፈቀድ حرم الله عليه الجنه በአላህ የሚያጋራ ሰው ማንም ይሁን ማን በአላህ አጋርቶ ከተገኘ አላህ ጀነትን እርም አድርጎበታል ወመዋሁ النار የዘላለም መኖሪያው ጀሃነም ነው ነው የሚለው የተናጡ የዛሬው መጣፍ ان الله لا يغفر ان يشرك به ويغفر ما دون ذلك አላህ በሱ የማጋራትን ወንጀል በምንም አይምርም ከዛ ሌላ ወንጀል ወንጀል ፍቃዱ ከሆነ ሊምርህ ይችላል ነው የሚለው ስለዚህ ይሄንን እንግዲህ መለኮታዊ መመሪያ የተናንተም ነብያቶች አስተማሩት ይሄን ነው በኋለኞቹም ያረጋገጡት ይሄን ነው ሆኖ ያለ እናንተ ግን የተባለውን ጥላችሁ ያልተባለውን አንጠልጥላችሁ ትጓዛላችሁ እናን የተወሰኑ ቀናቶች እንጂ ቅጣት አያገኘንም የምትሉት ራሳችሁ የራሱ ሌላ ወንጀል ባይኖር በቂ ነው የጌታን ውሳኔ ማፋለስ ነውና ማለት ነው ሻለውን ትቶ ያላለውን ማምጣት እና ይሄንን ራሳቸው አረጋግጠዋል የሁዶች ነብዩ አለይሂ ሰላቱ ወሰላም በመዲና አካባቢ ይገኙ የነበሩ የኸይበር የሁዶችን በጦርነት አሸንፈው አካባቢውን ሲቆጣጠሩ እነሱ ወጭም ሐቂዶች ከመሆናቸው የተነሳ የፈለገውን ያህል ቢቸለፉ እንኳን እጅ ሊሰጡ አይፈልጉም ስለዚህ ልክ ጦርነቱ አቁቶ ዲሉ ተበስሮ ተረጋጋ በኋላ አንዲ አሮጊት ምግብ አዘጋጀች እና ነብዩን በመርዝ ለመግደል ማለት ነው በጦርነት ሲቸነፉ ምግብ አዘጋጅታ ምን የተስጋ አይነት ምን አይነት ነው የሚወደው ብላ ጠየቀች አቅራቢያ የሚያውቁትን ሰዎች የቅጥም ስጋ ይወዳሉ አላት እዛ ቅጥም ስጋ ላይ በደንብ ነሰነሰችው መርዙ ከዛ ላከችው ማለት ነው በእንትን አዘጋጅታ በቃ እና ያው የተወሰነች ምግብ ግብዣ አድርጌያለሁኝ ብላ መለክተኛዋ አልካ እንዲበሉላት ጠየቀች ማለት ነው ያነ ረሱል አለይሂ ሰላቱ ወሰለም ሁልጊዜ ያው የአላህን ትእዛዝ ነው የሚከተሉት በጌታቸው ነው የሚመኩት ደግሞ እነዚህ ይሁዶች ተቆለኛ መሆናቸውን በደንብ ያውቃሉ ግን አላህ ያለው ነው የሚሆነው የሚል እምነት ስላላቸው ጥሩ ብለው ተቀበሉ ምግቡን ማለት ነው በኋላ ጥሩ የተረፈው በሚቀጥለው እንመለስበታለን ወሰላም ረህማን እንደገና ተመልሰናል ኸይበር ቅሳ ላይ ነበር ያለ ነው አብዩ ኸይበርን ከፍተው እንደገቡ አዝር የሁዶች በጦር ሜዳ የተሸነፉት እንዲል እንደገና በአቋራጭ ለማገኘት ነብዩን ለመግደል መርዝ አዘጋጅተው ስጋ ላኩላቸው ማለት ነው በሚልኩላቸው ጊዜ ተቀበሉ እና የመጀመሪያዋን ሉቅማ ማንደዝ ብልግ አድርገው ከንፈራቸው ላይ ሲያደርሱ እኔ ተመርጃለሁና አይብሉኝ የሚል መግለጫ ሰጠው ስጋው ማለት ነው ሱብሃንአላህ ያነ እንደገና ጣል አደረጓትና አብሯቸው የነበረ ሰሃቢ ያው በዘመቻ ላይ የቆየ ወታደር ይርበዋል ቸኩሎ ቶሎ አታደረጋት እዛው ፊታቸው ረራላ እዛ ጥሩልኝ ጋባዣችንን ጥሩልኝ ብሎ አስጠሯት ሴትዮዋን ማለት ነው አብረው ቤተሰቦቿም ወንዶችም ጭምር መጡ ከመጡ በኋላ ሁልጊዜ ነብዩ አለይሂ ሰላቱ ወሰላም በስልት ነው የሚጠቀሙት በቀጥታ ሳይሆን አንድ ጥያቄ ልጠይቃችሁ ፈልጌ ነው ያስጠራኋችሁ አላችሁ ማን አቡኩም የሁድ ኸይበር እዚህ ኸይበር ኗሪ የሁዶች እዛ ሀገር ስትመጡ መጀመሪያ የቆረቆረላችሁ አንጋፋው መሪያችሁ ማን ይባላል አሏቸው እኔ ዋናው ሊጠይቁት የፈለጉት እንትተው ሌላ መንደርደሪያ ማዘናጊያ ማለት ነው ሲሏቸው እገሌ ይባላል ያልሆነ ስም ዝም ብለው እነሱ ለማናገር ማለት ምን ያቃል በቃ እስቲ ያቅ ከሆነ ብለው ያልሆነ ስም ሰጣቸው ላ ገሌ ሳይሆን ገሌ ነው ብለው ነብዩ ገና አስተካከሏቸው ከዚያ አይ ምን ሞከረ እኮ ነው ታውቃለህ አጣቅም ብለን እንጂ ልክ ነው አንተ ያልከው ነው አሉ እንደገና ሱብሃንአላህ ከዛ በኋላ እሺ አሁንም ሌላ ጥያቄ አለኝ እሱን እሱንስ በትክክል ተመልስልኝ ይሆን አይ አሁንማ እናታስተም እንደምታረመን ስላወቅ በትክክል ነው የምንመልሰው አሁን አሁን ጥሩ ምን አሉ ናር አሁን ዛያት ጋር የሚያገናኘን ይሄ ነው እና መጨማት ለጀሃነም ነው ተብሏል በተውራትም በእንጅልም በቁርአንም ከሃዲ አጋሪ ታውታዊ ማንኛውም ተንኮለኛ እንደ ተንኮሩ መጠን ጀሃነም ትጎበኘዋለች ይሄን ሁላችንም እንስማማበት ነው ግን ጀሃነምን በዋነኝነት እንደ ባለቤት ባላባት የሚሆንላት ማን ነው ብለው ይጠይቃሉ አሁን ምን አሉ ዘመድ ተወለደ እኛ እንተ ሰናሩ ላይ ያመን ነው እኛ ያው ቀድመን የመጣን ህዝቦች እንደመሆናችን መጀመሪያ አካባቢ ለመቅመስ ያህል እንገባ ይሆናል ትንሽ ቀናት ከጎበኘናት በኋላ እኛ እንወጣና ወደ ጀነት እናልፋለን እናንተ መጣችሁ ትተካላችሁ ተፈር አሉ አልহামዱሊላህ እንኳን መጀመሪያ ቀድማችሁ መግባታችሁን አረጋግጣችሁ ተገባችሁ እኛ አንመጣም እዛው ቀጥሉ እና ከዛ በኋላ ዋና የተፈለጉበት ጥያቄ ለመሆኑ እዚህ ምግብ ላይ መርዝ አድርጋችኋል እንዴ አላችሁ አሁን እውነቱን ይናገሩ መጨረሻ የሚገርም ይሄ ነበር የሚያስፈራው አሁን ይሄንም አድርገናል አሉ እንዴት ወማ ሐመለኩም አላ هذا ለምን ስላቸው እንዴ ለምን ትላለህ እንዴ ጥላት መሆንክን ረሳህ እንዴ አሏቸው ያ ወጠር ሜዲያ ቃተ እንዴ ባቋራጭ እናገኘው ሞክር ብለን አድርገነዋል እንደገና ደግሞ የአላህ ነብይ ከሆንክ እንደምትለው እንደሚጠብቅህ እናውቃለን ምንም አያረግም ተመልከት ሙሸታም ተወንክ ደግሞ መገላገል ነው አላችሁ ይሄ ነው እንግዲህ ይሁዲያ ማለት ደረጃ እንደዚህ የሚሉ እያወቁ ማለት ነው አበልቃስም ብንዋሽም አንተ ያው እንደምታጋልጠን ስለምናቀ እያሉ ነው ይሄን ሁሉ ዲብብቆሽም ይጫወቱት ማለት ስለዚህ የተወሰኑ ቀናትን እንጂ ጀሊያው ጀሃነም አንገባም ከገባንም ለምሱ ለቀመታው ያህል ነው አሉ ጥሩ እንኳን መጀመሪያ መግባታቸውን ተተቀበሉ ከዛ በኋላ መውጣቱና መተካቱ ለሌላው ታላቸው አላህ Subhanahu Wa Ta'ala ቁል አተፈቱም እንደላህ ያጀም فلن يخلف الله ባልከ ጌታ የመነጨ ከሆነ ቃል ክዳን ገብቶላችሁ ከሆነ እንዳላችሁት ነው ሆነ ግን እናንተ በቅጥፈት የፈጠራችሁትን ነገር ራሳችሁን ነው የምታታልሉት እንጂ አላህ በሽርክ በተና በኩፍር ተወንጅሎ የገባን ሰው ከጀሃነም አወጣለህ ያለበት ጊዜ የለም ነው በላ አላህ በላ ተድخلون الجنه خالدين مخلدين እናንተ እንደምትሉት ለተወሰነ ጊዜ ለቅምሻ ሳይሆን ጀሃነም ትገባላችሁ በዛውም ትቀጥላላችሁ በላቸው መንከሰበ ሰያ ይሄ ደግሞ የአላህ ህግ ነው ቋሚ ህግ ነው እናንተም ሆኑ ከናንተ በፊት ከናንተም በኋላ በፈለገው ህዝብ ይሁን አንድ አስቀያሚ የሆነ ወንጀል የሰራ አንድ ሽርክና አንድ ኩፍር ከባድ ተቃጭ ሆነ ማለት ነው ወአሃቶት ፊ ኸጢአቱ ያ የሰራው ኃጢአት እሱን የከበበው ከሆነ ማለት እድሜ ልኩን በሙሉ በወንጀል የተዋጠ ከሆነ ኸይር ነገር ከሌለው ከጎኑ ማለት ነው ፈኡላኢከ አስሃቡ ናር እንዲህ አይነቶቹ የጀሃነም ድርጎ ናቸው ለሷ የተመደቡ ሰዎች እንዲህ አይነቶቹ ናቸው በመሆኑም ሁም ፊሃ ኻሊዱን እናንተ እንደምትሉት በተወሰኑ ቀናቶች ቀምሶ መውጣት ሳይሆን በሷ ውስጥ ዘላለም ኗሪና ዘውታሪ የሚሆኑ ደንበኞቿ የዚህ አይነቶች እና እናንተ ደግሞ በታሪካችሁ አብዛኛውን ያወንጀላችሁ በኩፍሩ በሽርኩ በኒፋቁ በተንኮሉ ተተብትባችሁ የሄዳችሁ እስከሆነ ድረስ ጀሃነምን ለተወሰነ ቀናት ብቻ ነው ማለት አትችሉም እና ይሄ ነው በእኔ በኩል ያለው ውሳኔ በራሳችሁ አቅምና ጉልበት የምትወጡ ከሆናችሁ ያው ታገኙታላችሁ ባላቸው ይላል ወለዲና አመኑ እንግዲህ እነዚህ ከሃዲዎች እጣፈንታ ይህ ከሆነ አማኞች ደግሞ ምንድነው የሚጠብቃቸው የምትሉ ከሆነ በእነሱም በኩል ያሳለፍነው ውሳኔ እንገልጽላችኋለን እነዚያ አለዲና አመኑ ቢኩል ማ يجب الايمان به ሊያምኑበት በሚገባው ነገር ሁሉ ያመኑት ከማንም ዘር የሆኑ በማንም ዘመን በማንም ሀገር ይምጡ ጌታ እንዲታ እንዲያምኑ በጠየቃቸው መሰረት ያ የእምነት መሰረቶችን የእስላም መሰረቶችን አሟልተው በሚገባ ከልባቸው የተስማሙና ወአሚሉ ሷሊሃት ያንን እምነታቸውን ደግሞ በቃል ብቻ በመግለጫ ሳይሆን እለት ተለት በሚደረጉት እንቅስቃሴዎች በመልካም ስራ ያጸደቁ የሆኑት እምነታቸውን ይላል ኡላኢከ አስሐቡል ጀነህ እነዚህ የጀነት ምድቦች ናቸው ይላል አላህ Subhanahu Wa Ta'ala ከነሱ ያድርገና እና ሁም ፊሃ ካሊዱን እነሱም ደግሞ ጀነት ሲገቡ ለተወሰነ ጊዜ ሳይሆን ተስፋው ዘላለም ነዋሪ ዘውታሪ ሆነው ይገባሉ ለዚህ ነው ተገባቸው አጠብቁን ያሉት ረሱል አለይሂ ሰላቱ ወሰለም ምክንያቱም ሁላችንም ተከፋፍለናል እናንተ ዛህዳችኋል እኛ ስለዚህ ጀነት የገባም አይወጣም ተገባ በኋላ ወማዋን ሀቢ ሙህረጂን አላህ ውሳኔ ነው ጀሃነም የገባ እርግጥ መለሰኛ ወንጀል ከሆነ የተወሰነ ጊዜ ተቀጥቶ ሊወጣ ይችላል ግን በሽርክና በኩፍር ደረጃ ከሆነ የተከሰሰ የገባው እሱ መውጣት አይችልም ማለት ነው ስለዚህ ፈሪቁን ፍልጀና ወፈሪቁን ፍሳይር እንደሚለው በሌላ ቦታ እንደ ስራ ውጤት እንዳቋምህ ለጀሃነም የተመደበው ጀሃነም ነው ዘላለም መውጣት አይችልም በዛ ደረጃ ከሆነ የተከሰሰው ማለት ነው የጀነት ደግሞ ኢማን አንዴ ሰህና አመል ሷሊህ ነው መስፈርቱ ጤናማ እምነት ይኖርሃል ያንን እምነት ደግሞ በተግባር አረጋግጠሃል ይህ ከሆነ ጀነት ያንተ ጥሪት ናት የትም መሄድ አትችልም ነው የሚለው እና ይህንን እንግዲህ ካገለጠና ካሳወቀ በኋላ ምርጫው የራሱ ነው ፈመን ሻአ ፈልሚን ወመን ሻአ ፈልክፍር ሁሉም ሰው ውጤቱን ግቡን ካወቀ በኋላ ወደ ፈለገው መቀጠል ይችላል ማለት ነው وإذا أخذنا ميثاق بني إسرائيل ይላል اذكر لهم يا رسولنا አውሳላቸው በተጨማሪ የእስራኤልን ልጆች ቃል ኪዳን እንዲያዝንባቸው አስታውስና አስገንዝባቸው ይላል እና በተለያዩ ዘመናት የተለያዩ ነብያትን እየላከ ቃል ኪዳን እንዲገቡ አድርጓቸዋል ማለት ነው ይሄን ይሄን ነገር ካሟላችሁ ለጀነት ትሆናላችሁ ይሄን ይሄን ካጓደላችሁ ደግሞ ጀሃነም ነው አገራችሁ የሚሉ ቃል ኪዳኖችን በተደጋጋሚ አይጀባቸዋለሁ ይላል ምንድነው አላህ ያዘባቸው ቃል ኪዳን እንደተለመደው በማንኛውም ኡማም ላ ተዓቡዱነ ኢላላህ ከቃል ኪዳን በፊት ከሁሉም በፊት ዋናው ነጥብ ከአላህ በስተቀር ማንንም ምንንም ማምለክ የለባቸውም ይሄ ነው ትልቁ ነጥብ ማለት ነው ከአላህ በስተቀር አንድ ነገር የሚያመልክ ሰው ያ የጀሃነም ነው እና መዳን ከፈለጋችሁ ከካሊቃችሁ ከአላህ አልዓዘም በስተቀር ምንም ነገር እንዳትገዙና እንዳታመልኩ የሚለው በሁሉም ነብያት አንደበት የተነገረ በሁሉም ህዝቦች ላይ የተያዘ ቃል ኪዳን ነው ይላል ማለት ነው لا تعبدون ኢባዳ ለአላህ ብቻ ነው ተፈጠረ አላህ ብቻ እስከሆነ ድረስ ብታመልከው የሚገባው አንተ ደግሞ እሱም ብቻ ነው እስፈጥሮት ያበቃ ሌሎችን የምታመልክ ከሆን ጀነትን ብትናፍቅ አታገኛትም አምላክ አላህ Subhanahu Wa Ta'ala ታታቡዱነ ኢላላህ ወህደው ላ ሸሪከ ለህ ምሪ አላህን በብቸኝነት ያመለከ ሰው የሰው ሌላ እንኳ ደካማ ጎን ቢኖረው ተውሂዱ በዚህ መልክ ከተመራ የመዳን ተስፋ አለው ማለት ነው ኢባዳ ላይ ግን ቅንጣት እንኳ ቢወለ ሌላ አሳልፎ ከሰጠ በህይወቱ ተውባ ካላደረገ በስተቀር አልቆለታል ማለት ነው لا ኢላላህ ከአላህ በስተቀር ምንም ነገር እንዳታመልኩ የሚለው ቃል ኪዳኔ በተደጋጋሚ ተረጋግጧል ይላል ማለት ነው ወቢልዋሊደይን ኢህሳና ከዛ በኋላ ደግሞ ለወላጆቻችሁ መልካም መዋል አለባችሁ የሚለውም ቃል ኪዳን ነው እንግዲህ አላህ ሁለቱን ትልልቅ ህቁቆች ነው መጀመሪያ ያስቀመጠው ማለት ነው አንደኛ ካሊቅ አንተንም ወላጆችህንም ሁሉን ነገር የሰጠህ እሱ ነውና በሱ ያለ አምልኮ የጸና መሆን አለበት ምንንም ማንንም በሱ ማጋራት የለብህም ለመዳን ከፈለክ ማን ነው ከዛ ወደ ፍጡሮች ስትመጣ ደግሞ ከሁቁቆች ሁሉ ከመብቶች ሁሉ ጥብቆ ሁቁቅ የወላጆች ነው ምክንያቱም ወላጆች ወልደ ያሳድጉ አንተ ለማደግና ቁም ነገር ለመድረስ አትችልም ትልቅ ወለታ ናቸው ማለት ነው እና ከጌታ ቀጥሎ የወላጅ ሀቅ ነው የሚመጣው ባለፉት ኡመሞች በሁሉም ነብያቶች የታወጀው ይሄ ነው ይሄ አይቀየርም ለወላጆቻችሁ በጎ አድርጉ የምትችሉትን ሁሉ ኢህሳናን መልካምን ሁሉ መሻት አለባችሁ ይላል እና መልካምን ሁሉ መሻት አለባችሁ ማለት ወላጆችን ከማስቀየም መራቅ አለባችሁ በምትችሉት አቅም ሁሉ ወላጅን ማስደሰት ነው የሚጠበቅብህ ማለት ነው እንጂ ወላጆችን አላስቀይምም አላገለግልምም ታል ተጠያቂ ነህ ማለት ነው ታላቅም አቅም ሁሉ ጊዜ እነሱን ለማስደሰት ዘፋቀና ማለት አለብህ ግን በአሁኑ ጊዜ በተለያዩ ዓለም እንደሚታየው ልክ እንደ እንስሳ ወልደው አሳድገው ራሱ ተምችል ብቻ ነው የሚያውቀው ከዛ በኋላ የት እንዳሉ አይታወቁም አሁን በመራ በኋላ እናት የሚባለው ነገር ልክ እንደ ነው ጥጃት የሚታደግ ካለ እናት ላይ ደልግም ዝም ብሎ ነው የሚሄደው እና አንዱ ፈረንጅ አንድ ሼህ በማህደራ እንደተናገሩት የኔ ልጆች በጣም ጥሩ ልጆች ናቸው አለኛሉ ምን ያረጉልሃል አልኩታል በአመት ባል ሲሆን መጥተው ይጠይቁኛል ካልሆነላቸው ደግሞ ይደውሉልኛል አለ ትልቅ እንግዲህ ምሳሌ የሚባሉት እነዚህ ናቸው ማለት ነው ሌላው ግን አመት ባልም በአመት ማይለውልለትም ማለት ነው የሱ ወርቅ ሆነ ጥሩ ልጆች ገጠመው ማለት ነው እስላም ግን እንደዛ አይደለም ማለት ነው ማንኛውም ሙስሊም በተፈጥሮ ራሱ እናት አባት ክብር ምን ያህል እንደሆነ ያውቃል ማለት ነው ለምን ይሄ ከነብያት የመጣ ትልቅ የአላህ አደራ ነውና ማለት ነው አሁን ቀስ በቀስ እየተሸረሸረ ነው ያለው ይሄ ነገር ወላጆችን የመናቅ የማንቋሸሽ የመጣል ሁኔታ ስልጣኔ መስሎን ከሌሎች ያየነው ሁሉ ነገር መኮረጅ ነውና በጭፍን አላህ ግን ይሄን ነገር በጣም አጥብቆ ነው ያስጠነቀቀው ለወላጆች መልካም አሉላቸው ወዲል ቁርባ ለአቅራቢያ ቤተሰቦችም ደግሞ እንደዛው የዝምድና ባለቤት የሆነ ሰው ማንም ሰው ሀቅ አለው ወዲል ቁርባ ለአቅራቢያ ዘመዶች እንድና ያለው ሰው ከሌላው የተለየ መብት አለው ማለት ነው እንደዚህ ነው ቀረቤታ የመጀመሪያ እናት አባት ምንጮች ስለሆኑ ወላጆች አንድ ቁጥር ሆኑ ማለት ነው ከወላጆች ጋራ የሚመጡ ወንድሞች እህቶች ይመጣሉ ማለት ነው ከዛ ባልና ሚስት አያት አጎት አክስት እያለ ዘርፉ እየሰፋ ይሄዳል በዛ መጠን ለወላጆች ብቻ ሳይሆን ለዝምድና ሀረግ ለሚያገናኝ ሁሉ መልካም መዋል አለብህ የሚለው የመላው ነብያት መመሪያ ነው ይላል ወልየታማ ከዛም አልፎ ደግሞ ሰባው ራዬ መርሳት የለብህም በእድሜ በለጋድሜ ላይ ያሉ አባቶቻቸው የሞቱባቸውና ራሳቸውን ለመርዳት የማይችሉ የቲሞች ማንኛውም ህብረተሰብ ግዴታ አለበት እነዚህን መርዳት ዘመዶችን ባይሆኑ የቲም እንግዲህ እንዳንተ አባት እናት ነበረው ዛሬ ግን ሜዳ ላይ ወድቋል ራሱ እንዳይረዳ ደካማ ነው ቤተሰብ እንዳይረዳው የሉም ይሄንን ዝም ብለህ ማየት የለብህም ራስ ወዳድ መሆን የለብህም የኔም ልጅ እኮ እንደዚህ ሊሆን ይችላል ብለህ ከልጆች ባልተለየ መልኩ ለዚህ ኸይር መሻት ይጠበቅብሃል ለማን ሙእሚን ከሆነ ወልመሳኪን ከዛም አልፎ ደግሞ ችግረኞች የቲም የሚባለው አቅማጃም ያልደረሰው ነው በለጋድም ያለው አዋዳም ከደረሰም በኋላ ቢሆን አዛውንትም ቢሆን ሽማግሌም ቢሆን በተለያየ ምክንያት ምን ሰው የሚቀምሰው ሳይለለ ችግረኛ ይኖራል ሰው ከተዘረ መረጃት አለበት በወገኑ ስለዚህ እኔ ለራሴ ልኑር አይስልም ማለት ነው ምስኪኖች ካሉ በአካባቢ እነዛ ምስኪኖች ዝምድናም ባይኖርህ በማህበረሰብ ሀቅ ይጠይቁሃል ማለት ነው እነዚህ ሁሉ እንግዲህ በበኒ እስራኤልም የታወጁ ግዴታዎች ናቸው ማለት ነው ተቀደምት ሃይማኖት በሁሉም ከዚያ በኋላ ወቁሉ للناس حسنا ለሰዎች መልካምን ተናገሩ የሚለው የጌታ ትልቅ ቃል ኪዳን ነው ይላል ቀደም ሲል እንግዲህ ሁለገብ ነው ለወላጆች ለዘመዶች ለጎረቤቶች ለቲሞች ለሚስኪን የሚባለው ቁሳዊ መንፈሳዊ የሆነም ጥቅም መስጠት አለበት አቅም በሚችለው መጠን ማለት ነው ሌላው አጠቃላይ ከዛ በላይ ደግሞ ሊረሳ የማይገባው ለደሃም ለሀብታምም ለትንሽም ለትልቅም ለወዳጅም ለጥላትም ሊነፈግ የማይገባው ደግሞ ወቁሉ ሊናስ ሆስና በሰዎች መልካም ተናገሩ አሁን ጊዜ ነው የቸገረው ሰዎች ሳይጣሉ ተቋርፈው ነው የምታየው ሰላም ብሎ አንዳንድ ሰው ምናልባት ትንሽ ደረተ ለማን የቀረው አጠገብ አለፍ ሰላም አለይኩም ካለ እያፈረ እንኳን ሌላ ወገሪጥ ነው እንደሚያየው የታውቀኝ ነው ማለት እንደማለት ነው ሱብሃንአላህ ወቁሉ ሊናሲ ሁስና አንተን የሚከልፈ ነገር የለም የሚያስወጣ ነገር የለም ቃል ለአንዲት ቃል ናት ሰላም አለይኩም ብትል የትልቁ ለታ ነው ለሰው ልጆች የሚያገናኝ የሚያፋጥር ስራ ነው እንደውም ይታል ጀና ነው ብለዋል ረሱል አለይሂ ሰላቱ ወሰለም ግን በአሁኑ ጊዜ ይሄ የከሰመ ነው ይሄን ማድረግ የማይችል ሰው እንግዲህ ሙስሊም ነው ብሎ ሌላ ምንድን ነገር ነው ሊያደርግ የሚችለው አለማወቅ እንዳይባል የሚያቁት ላይ ይብሳል ይሄ ነገር እዛ ሀገር ላይ ሰላም አለይኩም ማለት ወደ ነውርነት እየተለወጠ ነው ማለት ይቻላል የምታቀው ሰው ካልሆነ በስተቀር ሙስሊሞች ናቸው ብለህ ዝም ብለህ ታልካቸው ሁሉም እንደ ያው ታፍራለህ ነው የሚጨነቀው ብለህ ነገ ጭራሽ ትተዋለህ ማለት ነው إنما إذا أفشوا السلام بينكم أفشوا السلام بينكم جنة تجبو تفلقالاችሁ جنة አትገቡ ምስተምትዋደዱ መዋደዳችሁ ደግሞ በምን ይመጣል ሰላምታ በመለዋወጥ እያሉ ጀነትን የሚያህል ነገር ቁልፍ ነው ሰላምታ እና ግን አሁን ጊዜ ነው ወደ ነውርነት ደረጃ እያደረስነው ነው ያለው ማለት ስለዚህ ቢከብደንም ከጁል በሆነ እንኳን እንደ መልኩ ቢሆን መሞከር ያለበት ነገር አሰላሙ አለይኩም ለምናቀውም ለማናቀውም ምስን እስከሆነ ድረስ ማለት ነው ይህንን እንግዲህ ወቁሉ ሊናሲ ሑስና ለሰዎች መልካም ተናገሩ አንዳንድ ጊዜ ሰው መንገድ ጠፍቶት በመኪና ቆሞ መንገድ ላይ መስከታ ወርዶ ገሌ ሰፈር የለም ምናምን ሲለው ቁዳም ይላል ዝም ብሎ ወደ ኋላ እኮ ነው ያለው ቁዳም ለመገላገል ብቻ ወደፊት ይድን ድረስ ወደ ቦታ የተሻለ ኸይር ኸይረኛ ስታገኝ ኦይ ባይነስ መጣ ይላል ሌላ ብዙ ቁዳም እያወጣ ነው ያለው እሺ እውነቱን ፈንታ ወደ ተመለስ ቢባል ምንድነው የሚጎዳው ወቁሉ ሰዎችን መልካም መናገር የሚታፈርበት ጊዜ ለሰዎች መልካም ተናገሩ መልካም ቃል ምን ዋጋ ያስከፍላችኋል ምን ያደክማል አቀበት ቁልቁለት የለውም ሌላ ነገር ማበርከት ቢያቅተ መልካም ቃል ለምን አትናገርም መልካም ቃል ካቃተ ደግሞ ዝም ማለት አንድ ነገር ነው በተቃራኒው መጥፎ የሚናገሩ አሉ ይሳደቡ አሉ አንተ ኸይር አስተይቃቸው ወአቂሙ ሶላ ከዛ በኋላ ደግሞ ዋና ዋና ቋሚዋ ግዴታ ፈታኝዋ ሶላት ናት ሶላትን አዘውትራችሁ አስተካክላችሁ ቀጥሉ ሰለተ ፍጻሜያችሁ ድረስ ብለናል ለሁሉም ህዝቦች ይላል ስግደት በሁሉም ህዝቦች ላይ የተጣለች ግዴታ ነው አሁን ዛያት ውስጥ የሚጠቀሱት በሙሉ ከአንድ ሃይማኖት ለሃይማኖት አይለያይም ሁሉም ላይ አሉ ግን ተግባር የሚያደርጋቸው ማን ነው ስግደት ግን አጥብቀህ ጌታ ጋር የሚያገናኝ ዋና መስመር እሱ ነውና ወአቱ ዘካት ግዴታ ምጽዋትህንም ለግድ አላህ የሰጠህን ገንዘብ ማጣራት አለበት በአመት አንድ ጊዜ እንግዲህ ከመቶ ሁለት ተኩል ማውጣት አንድ አንድ ሻይ መግዛት ማለት ነው ይቺ እንዴት ተቀዳለ ነው ነኝ ያልካ ሁሉ ቃል ኪዳን ጥለንባችሁ ነበር ይላል የሁዶችና ግን ወደኛ ስንመጣ የእነዚህ ራሳቸው አሉ ሌላ አያት ላይ ለኛ ራሱ ይመጣሉ እነዚህ አያቶች ማለት ነው እነዚህን አደራዎች ጥለንባችሁ ነበር እነዚህን ሁሉ አፈርደም ማብለታችሁ ረሳችኋቸዋል ግን ጀነተኛ ናት ትላላችሁ ምን ይዛችሁ በምን መሰላል ነው ጀነት መጥቶት ይላል አላህ Subhanahu Wa Ta'ala ثم توليتم እነዚህን ሁሉ ታላላቅ ቃል ኪዳኖች ትታችሁ ዞር ብላችኋል እንዳላያችሁ ጀርባ ሰጣችኋቸዋል ኢላ ቀሊለን ሚንኩም ከናንተ በጣም ጥቂቶቹ ብቻ ሲቀሩ ይላል እንግዲህ ከሺ አንድ ወይም ሁለት ሙስተቂም ሊኖር ይችላል አብዛኛው ግን ይሄ ሁሉ ሃይማኖት እንደ ተቆጥሮ ትቶታል ማለት ነው ዲስኮን ፈሳዱን ስልጣኔ አድርጎ ከናንተ በጣም ጥቂቶቹ ብቻ ሲቀሩ እና እነዚህን ሁሉ እንግዲህ ያጠበቁና ያከበሩ ከሆኑ ከአህል ኪታቦች ይሁዶችም ሆኑ ነሳራዎች የመጨረሻው ነብይ ሲመጣ ደግሞ ወደዛ መሸጋገር ግዴታቸው ነው ማለት ነው ምክንያቱም ከዛ ቃል ኪዳን አንዱ ሌላው ነው ለሰው ሁሉ መልካም ተናገሩ የሚለው የመጨረሻው ነብይ ሲመጣ የሰዎች ሁሉ አለቃ ነው ለሱ ምስክርነታችሁን ስጡ የሚለውን ያስተጣጣ ያቃቃ ስለዚህ ይሁዲ ሆኖ ተናንተ እየጾመ እየሰገደ እየጸለየ የትን እየረዳ መስክን እየደገፈ ግን ማህበር ሲመጣ አልቀበልም ካል ለትልቁ ሰው ኸይር አልናገርም አልክ ማለት ነው ስለዚህ ወደክ ማለት ለሰዎች ሁሉ የሚገባቸውን መልካም ተናገሩ የሚለው እምነትንም አርካን ኢማን አርካን እስላምን ሁሉ ያካትታል አላህ የሰጣቸውን ዲን ጌታ የሰጠው ትክክል ነው ተውራት ላይ ይመጣ የተባለ የሰውዬ ሰውዬ ነው ብለው ያመኑ ጎበዞች አሉ ራሳቸውን አቸንፈው እንደና አብዱላህ ኢብኑ ሰላም እንደነ ነጃሺ ማለት ነው ሌሎቹ ግን ግግም ይህ አይደለም ይመጣል የተባለው ገና ጠብቅ እስካሁን እየጠበቀ ነው ثم توليتم ማለት አራቱም ይህን ሁሉ ቃል ኪዳኔን አይታችሁ እንዳላያችሁ ተጀሽ ታርጋችሁ ትታችሁት አለፋችሁ ይላል ኢላ ቀሪረ ሚንኩም ከናንተ በጣም ጥቂቶቹ ብቻ ሲቀሩ ወአንቱም ዋሪዱን ስለዚህ እናንተ ልግመኞች እንብተኞች ናችሁ ይህንን የአላህን ቃል ኪዳን እርግፍ አርጋችሁ ጥላችሁ እንዴት እናንተ ጀነት እንገባለን እንዳውም ቋሚ ደንበኛዋናን ትላላችሁ ይላል አላህ Subhanahu Wa Ta'ala በቃል ብቻ ቢሆን ኑሮ ይሆን ነበር ለይሰ ቢአማንይኩም ወላ አማንያ አልኪታብ እንዳለው ነገር በምኞት አይገኝም በተግባር ግን የታዘዝከውን ግዴታ ተወጣ ቃል ኪዳንና ክብራ ከተገኘ እርግጥም ታገኛታለህ ካልሆነ ግን እነዚህን ሁሉ ነገሮች ሳታሟሉ ጀነተኛ ናት ብትሉ ከምኞታ አያልፍም ይላል ማለት ወይዛ ከዝና ሚታቀቁም በተጨማሪም ደግሞ ሌላ ቃል ኪዳን ይዘንባቸዋል እሱንም አስታውሱ እንጂ እንዳትረሱ ይላል ምን የሚል ላ ተስፊኩነ ዲማአኩም እናንተ አለል ኪታቦች ደማችሁን አታፍሱ አንዱ የሌላውን ወገኑ እንደማፍሰስ የለበትም የሚለውም ቃል ኪዳኔ በመጽሐፍ ቅዱስ መጽሐፉ ይታወቀ ነው ይላል ግን አክብራችሁታል እንግዲህ አንድ ይሁዲ የሌላውን ይሁዲ ደም በማንኛውም መልኩ ማድማት የለበትም የሌላ አለ ኪታብም እንደዛው ተብሎ ቃል ኪዳን ተጥሎባቸው ነበረ ማለት ነው ወላ تخرجون انفسكم ሚን ዲያሪኩም ራሳችሁን በራሳችሁ ከሀገራችሁ አፈናቅላችሁም አታባሩ ተብላችኋል የሰው ልጆች በምዝ ምድር ላይ ጌታ የፈጠራቸው የመኖር መብት አላቸውና ነው ስለዚህ አንድ ጉልበተኛ ተነስቶ በተለያየ ቁርሾ ሌላውን አገር አልባ አድርጎ ሊያባርረው አይገባም ምንም ቢሆን ወገነ ነው መቻቻል አለብህ ብሎ ነው አላህ ያዘዘው ተጥንት ጀምሮ ማለት ነው ስለዚህ አንዱ ጉልበት አገኘው ብሎ ሌላውን የሚጨፈጭፍና የሚዘርፍ የሚያባርር ከሆነ በዚህ ምድር ላይ የመኖር እድሉ ለተወሰኑ ጥጋበኞች ብቻ ሆነ ማለት ነው ራሳችሁን በራሳችሁ ደም አትፋሰሱ አደካሞችን ብርቶቹ አታባሩና አታፈናቅሉ ብየስ ቃል አይዝኩባችሁም ነበር ይላል ራሳችሁን ከሀገሮቻችሁ አታባሩ ማለት እስበርሳችሁ አንዱ ሌላውን አባር ማለት ነው እና አልሙእሚኑ ለልሙእሚኒ ከልቡኒያን እንዳለው አንድ አካል ናቸው በእምነት ዘመድ የተሳሰራችሁ እስከሆናችሁ ድረስ አንዱ በሌላው ላይ ግፍ መፈጸምና ከትውልድ ሀገሩ ማባረር የለበትም የሚለው የኔ ቃል ኪዳን ነው በየዘመኑ ተሽሮ የማያት ሰዎች ግን ይህን እያከበሩ አይደለም ይላል ثم اقررتم ይሄን ቃል ኪዳን መጀመሪያ ስጥልባችሁ ቀላል መስሏችሁ ይሺ ይሄን እናከብራለን ብላችሁ ራሳችሁ ቃሉን ተቀብላችሁ ታልተስማምታችሁ ወገን ወገኑን በምንም አይነት ማባረር መግደል መጨፍጨፍ የለብንም ተስማምተናል ብላችሁ አዝሪካችሁ ታልቃል ኪዳኑን ይላል ወአንቱም ተሻዶ ይህን እንዳጸደቃችሁ ደግሞ ራሳችሁ ትመሰክራላችሁ አባቶቻችሁ ቅድመ ወገን ወገንን አይገልም ወገን ከሀገሩ አያባርርም የሚለው የመጽሐፍ ቅዱስ አደራ ነው የሚለውን አስተምረዋችሁ ሁላችሁም በቃል ደረጃ ተቀብላችሁ ተስማምታችኋል ትመሰክራላችሁ ግን በተግባር ሲጠየቅ ወገቤን ነው የሚለው ሁሉም ማለት ነው የት ነው ታዲያ ምን ተስረህ ነው አንተ ጀነት የምትፈልገው ይላል አላህ Subhanahu Wa Ta'ala وصلى الله وسلم على النبي ቀጣውን በሚቀጥለው ኢንሻአላህ ሰላም አለ ረሱላህ እንደገና ተመልሰናል እና አላህ Subhanahu Wa Ta'ala የቀደምት የመጽሐፍ ሰዎችን ባዎችን በተለያየ ዘመንና በተለያየ አጋጣሚ ያፈረሱትንና ያጓደሉትን ነገር እያነሳና እየወቀሳቸው ነው ያለው ማለት ነው ይህን ደግሞ ያው እናንተ መወቁና በዛ መስመር እንዳትሄዱ ተጠንቀቁ ነው መልእክቱ ثم አንቱም هؤلاء እናንተ ታዲያ ትናንትና በቅዱስ መጽሐፍ ወገን ወገኑን መግደል የለም ደም መፋሰስ የለም መደባደብ የለም አንዱ ሌላውን ማባረር የለም የሚለውን ቃል ኪዳን ጥሌባችሁ እሺ ብላችሁ ተስማምታችሁ እንዳልነበራችሁ ይላል ከዛ በኋላ ወደ ተግባር ሲመጣ ምን ሆነ ውጤቱ ثم انتم هؤلاء يا هؤلاء اليهود ታዲያ እናጅሬ እናንተ ይሁዶች ተፍትሉን አንፍሰኩም ይኸው እንደሚታየው ራሳችሁን በራሳችሁ ትገላላችሁ ፈርሳችሁ ትጨፋጨፋላችሁ ወዱፍሪጁና ፈሪቀ ሚንኩም እንዲያሪህም ከናንተ የሆነውን አንድ ወገን ከሀገራቸው ታባራላችሁ ተባሩን عليهم بالاثم والعدوان በእነዚህ በወገኖቻችሁ ላይ ከሌላ እንዳውም ከውጭ ጥላት ጋራ በመተባበር ወንጀልና ግፍ ትፈጽሙባቸዋላችሁ አይደለምን ይላል እና ቢልኢስሚ ማለት አላህ ባልፈቀደውና ባልወደደው መንገድ ጥቃት ተፈጽሙባቸዋል ወልዑድዋን በመጥላት ብቻ ጥላቻ ተሞልታችሁ እገሌ መኖር የለበትም በሚል ስሜት በወገን ላይ ጭፍጨፋ ታደርጋላችሁ ወይያቱኩም ኡሳራ የሚገርመው ታዲያ ይሄን ሁሉ ግብ ተፈጸማችሁ በኋላ በሌላ አጋጣሚ ምርኮኛ ሆነው ከመጡና ካገኛችኋቸው ቱፋዱም ገንዘብ ከፍላችሁ ታስለቅቋቸዋላችሁ ወሆ መሐረሙን አለይኩም ኢኽራጁሁም መጀመሪያውንም ታገራቸው ማባረሩ በእናንተ ላይ እርም ተደርጎ ያለ ያን ነገር እንደተፈቀደ ሰርታችሁ እንደገና ቆይታችሁ ደግሞ ምርኮኛ እናስለቅቃለን እያላችሁ እንደፋደፋላችሁ ምን አይነት አካር ነው ይላል ማለት የተውራትን ህግ ለማክበር ከሆነ ወገንን መግደልም ማድማትም ማባረርም አይፈቀድም ተብሎ ነበር ይህን ሁሉ ጥሳችሁ እንደፈለጋችሁ ጨፍጭፋችሁ እንደውም ከውጭ የተባዕዲያን አንጋራ ግንባር ፈጥራችሁ ወገኖቻችሁን ሲጨበጭቡ ትከርሙና በመጨረሻ ግን ምርኮኛና እናስለቅቅ ይያላችሁ ሽማግሌ ትልካላችሁ ለምን ሲባል ያው ተውራት መጽሐፍ ቅዱስ ምርኮኛ ያስለቀቀ ይዘልቃል ብለዋል ትላላችሁ እቺ ብቻ ናት የመጽሐፍ ቅዱስ መመሪያ ዋናው ነው ቀርቶ በአንዷ ቅርንጫፍ ብቻ ማለት ነው የሚሰሩት ወሁም ሐረሙን አለይኩም መጀመሪያው ሁሉን ከሀገራቸው ማስወጣትና ማባረሩ በእናንተ ላይ እርም ተደርጎ እያለ ጨፍጥፋችሁ እንዳላወጣቸዋቸውና ብዙ ግፍ እንዳልፈጸማችሁባቸው እንደገና ምርኮኞችን በማስለቀቅ እንጠልቃለን እያላችሁ ጎንበስ ቀና ትላላችሁ አሁን አባባል ልክ ነውን ይላል አላህ Subhanahu Wa Ta'ala አፈቱሚኑና ቢባጅል ኪታብ እና ተኪታቡ ውሳኔ በከፊሉ ታምናላችሁ ወተክሩ ነቢባድ በሌላው ከፊል ደግሞ ትክዳላችሁ እንደፈለጋችሁ ኪታቡን እንደቂጣ ተቆራርጥታላችሁ እናንተ የምትፈልጉትን ግድ የለም ዑዝር ነው ብላችሁ ትፈልጉታላችሁ የምትፈልጓትን ደግሞ ከሶስት ከአራቱ አንዷን ነጥብ ይቺ የተውራት ግናት መከበር አለባት ትላላችሁ የምን ማለት ነው ኪታቡ ያዘዘው ከጌታ የወረደው ቃል ኪዳን እንዳለ መከበር ሳይሆን ከነዛ ነጥቦች መካከል እናንተ የምትፈልጓትና ደስ የምትላችሁን መርጣችሁ ይችን ከሰራን ይበቃል ነው እያላችሁ ያላችሁት ታዲያ የት ላይ ነው እናንተ ለጀነት የምትበቁትና ከጀሃነም የምታመልጡት ይላል ማለት ነው وتكفرون العباد فما جزاء من يفعل ذلك منكم إلا خزي في الحياة الدنيا የዛ አይነት እንግዲህ የተፋለሰና ውጥንቅጥ የወጣ አሰራር የሚሰራ ሰው ምንዳው ምንድነው ከተባለ በእኛ በኩል የዛ አይነት አስቀያሚ አካሄድ የሚሄዱ ሰዎች ምንዳቸው ኺዙን ፊል ሐያት በዚህ በቅርብ ህይወታቸው ውርደት ነው ለውርደት ተዳርጋቸዋል ባላቸው ይላል የአላህን ህግ በመጣሳቸውና በማፋለሳቸው አላህ ወራዳነትን ጻፈባቸው ድሪበት አለይሂም ወዲላ እንዳለው ካሁን ቀደም ማለት ነው ወየውም አልቂያማ በትንሳኤ ዕለት ደግሞ ነገ ሞት ይነሱ ወረዱና ኢላ አሸድል በጣም የከፋና የከበደ ወደ ሆነው ቅጣት ይመለሳሉ የዚህ አይነት አፍዳካድ የሚሄዱ ሰዎች ማን ወመላህ ቢጋፊልን አማ ተዓመሉን እና አላህ Subhanahu Wa Ta'ala ከምትሰሩት ደባ የሚዘነጋ አይደለም እናንተ የፈለጋችሁትን ተንኮል ስሩ ተደብቃችሁም የተለያየ ምክንያት ሽፋን ሰጣችሁትም ወጨለማ ለብሳችሁም የፈለከውን ስራ አላህ ከምትሰራው ነገር ዝንጎ አይደለም በቅርብ እየተከታተለ ነው በለው ማለት ነው የመጣበት ምክንያቱ ደግሞ መዲና አካባቢ ሶስት የውዳ ብሔረሰቦች ነበሩ አሁን ቀደም በተደጋጋሚ እንደተጠቀሰው እና መጀመሪያ የመጡት ከፍልስጤምና ከሱሪያ አካባቢ ነው ፈልሰው የመጡት ለምን የመጨረሻው ነብይ መዲና አካባቢ ሂጅራ ያደርጋል ማለት ስለሰሙ ያን ነገር ሊያጠምዱ ነበር የመጡት እዛ ከመጡ በኋላ ግን የመጨረሻ ተጠብቀው ተጠብቀው ስንት ትውልድ ካለፈ በኋላ መጡ ነብዩ አለይሂ ሰላቱ ወሰለም ሲመጡ የተወሰኑት ቅን የሆኑት ይሄ ነው ይጠበቅ የነበረው ሰው ብለው ተቀበሉ ያን በቁንጮ ላይ የነበሩት ባባሳት ሐማት የሚባሉት ሌላ አብዛኛዎቹ ጊዜያዊ ጥቅም አሳዳጆች ግን ይሄ አይደለም ገና ወደፊት ይመጣል እያሉ ህዝቡ ማጃጃል ጀመሩ ማለት ነው እነሱ እንግዲህ ለሀገሪቱ ከጊዜ በኋላ በመምጣታቸው በዋና ከተማ ቦታ አልነበራቸውም በከተማ ዙሪያ ነበር የሚኖሩት ማለት ነው ሶስት የተለያዩ ብሔረሰቦች ነበሩ በኒ ነዲር በኒ ቀይኑቃ በኒ ቁረይዛ ይባላሉ የተለያየ ቦታዎች ናቸው እና እነዚህ እንግዲህ አንዱ በሰሜኑ አንዱ በደቡብ አንዱ በምዕራብ ሰፈር አድርገው ከተማ ዙሪያ ነው ያሉት ማለት ነው አሁን በዚህ ሁኔታ ሲኖሩ መሃል ከተማ ያሉት አረቦች ናቸው አረቦቹ እንደነሱ አልክታብ አይደሉም ምዳውጣ እንደ መካ ሰዎች ታወታውያን ናቸው አረቦቹ ግን ቀድመው አገሩን ስለያዙ ባላባቶቹ እነሱ ናቸው ታወታውያኖቹ ማለት ነው እነዚህ በሃይማኖት የበለጡና የተሻለ ናቸው ይሁዶቹ እነዚህ በማል ከተማ የሚኖሩት የአንድ ሰው ዘር ነበሩ መጀመሪያ ኋላ የወንድምና የወንድማ ልጅ ሆኑና እየሰፋ ሲሄድ ዘራቸው ሁለት ዘርፍ ሆነ አንዱ አውስ ሌላው ከዝረጅ የሚባል ቦታ ሆነ ማለት ነው ከየመን ሀገር ነው እነዚህ ፈልሰ የመጡት የመዲና ነዋሪ የነበሩት አንሷር የተባሉት ኋላ ማለት ነው እነዚህ ኋላ የስልጣን ሽኩቻ ውስጥ ገቡ አረቦቹ ማለት ነው መሀል ከተማ ያሉ ታዋታውያን በስልጣን ተጋጩና ሁለቱ ጎሳ እስበርስ ጦርነት ውስጥ ገቡ ማለት ነው ለብዙ ዘመናት ይቀጣቀጡ ኖሩ ከዚህ ከውጭ የመጡ ይሁዶች ያው ግዜም ሁልጊዜም ለጅራት ነውና ለመኖር ሲባል ከአንዱ ጋር መለጠፉ አይቀርም ስለዚህ እነዛ ባላባቶቹ ምን አደረጓቸው አንተ በዚህ በምዕራብ በኩል ያለው አረብ በሱ በኩል የሰፈረውን ይሁዳ አንተ የኔ ደንበኛ የኔ ማህበርተኛ መሆን አለብህ ብሎ ጫና አደረገበት እንዲካለ ያባሩት ነው ታገር ማለት ነው ያ ደግሞ በዛ በኩል ያለው እኔ ጋር ተሆናላል ተማመሷቸው ማለት ነው ሶስት ቡድን ሆነና በኒ ቁረዛ በኒ ነብር በኒ ቀይኑቃ የሚባሉት የይሁዳ ብሔረሰቦች ሁለቱ ብሔረሰብ ከኸብረጅ ጋር ወገነ አንደኛው በኒ ቁረዛ የሚባለው አውስ ጋር ወገነ እነዚህ የስበርስ ጦርነት ነው ለስልጣን ነው የሚዋጉት እንዴት ተገሪዎች ተሰኞች ናቸው ስልጣን የላቸውም ግን ለነዛ ሲባል ለማህበርተኞች ሲባል ወንድሙ ሊገል ጀመር ማለት ነው ከዛ የሚወጣው ነዚር ይሁዳ ነው ከዚህ የሚወጣው ቁረይዛ ይሁዳ ነው ግን የማን ተቀጥላ ሆኖ ነው የሚወጣው ያን ተቀጥላ ሆኖ ማለት ነው ተውራት ማንም ወገንህን መግደል በማፍሰስ ክልክል ነው የሚለው ሁሉም ያውቃሉ ያምናሉ አሁን ግን የመኖር ጉዳይ ሆነና ይሄን ነገር ካልተባበርናቸው ያባሩናል በሚል ፍርሃት ወንድምህን ያጎተህን ልጅ አይነ እያየ በስበርስ ጦርነት ገብታ ተውክልና ማለት ነው ለነዛ ሰዎች ብለ ትጨፈጭፋለህ ትገላለህ ከዛ ተተጨፋጨፈ በኋላ ጦርነት ጋብ ሲል እንደገና ከሁለቱም ወገን ያው የሞተው ሙቷል የተረፈው ምርኮኛ አለ ምርኮኛ እናስለቅቅ እየተባለ ገንዘብ መዋጫ ይተበሰብና ሽማግሌ ይላካል ወደዛኛው ቡድን ማለት ነው ለምን ሲባል አይ ተውራት ያው ምርኮኛዎች ወገኖቻችሁ በጥላት እጅ ሆነው ዝም ብላችሁ ማየት የለባችሁም ብሎናልና ያው ልቀቁልን ይሄን ያህል ገንዘብ እንከፍላለን ብለው ይደራደራሉ ማለት ነው ይህን ሲሉ አላህ ምን አለ እንደ ተውራት ያዘዘው ይህን ብቻ ነው እንደ አለ መጀመሪያውን እነሱን መግደል ማን ፈቀደልን እነሱን አስተደለም ሲባል ለአላ ዘለ ሁለፋኡና ذكر አሁን ዓለም የሚሰራው ማለት ነው እና ደንበኞቻችን እንዳይጠቁ ብለን ነው አንረዳችሁም ካልናቸው አባላባቶቹ ሊጠቁ ነው የዛ ጊዜ ደግሞ በችግር ጊዜ ካረዳኸኝ ሀገር የበቀስል ብሎ ሊያባረር ነው ያ ዑዝር ነው ይላል ማለት ነው ፈትዋ ይሰጣል ራሱ ይሄው አሁን የሚደረገው ነው በአለም ዙሪያ ማለት ነው አያላኖቹ ጋር ካልተስማማ በቃ ያጠፉናል እያል እንዲህ ምን ትጨፈጭፋለህ አኖ ለገታሪ አክራሪ እያልክ ትጨፈጭፋለህ ማለት ለምን እያወቀ ወዲህ ሙስሊምን ሙስሊም አይገለውም የሚለው ልክ ለነሱ እንደተባለ ለኛም እንደዚህ ነው ግን አሁን በተለያየ ምክንያት ሌላው ወገን እየሾፈረ እየነዳ ግን ራስን በራስ እንዲጨፈጭፍ ያደርገ ነው ያው ብሰናልኛ ምርኮኛ ስለከከ ሰምተን አናቀም እነሱ ባይሆን አንድ ነጥብ እየሰሩ ነው ማለት ነው የሙስሊም ምርኮኛ ሰላሙ ያስለቀቀ ሰምታችኋል አላህ አንዷም ነጥብ ተፈጽሟል ማለት ነው እና እንደዚህ የምንገላቸው የምንዋጋቸው እኒኞቹ አለቆቻችን ተጽኖ ስላደረጉብን ነው እግር ነው ምንም አይደለም አሁን ግን ተረጋግቷል አሸናፊውና ተሸናፊው ለይቶለታል ቢያንስ እንኳን ምርኮኞችን ለምን አላስለቀቃችሁም ሲለን በጦርነት ጊዜ እግር ነው በሰላም ጊዜ እንኳን የምትችሉት ለምን አላደረጋችሁም ላለመባል ለዚህ ነው ምርኮኛ የምናስለቅቀው ብለው ይከራከራሉ አላህ ግን ምን አለ አፈቱሚኑነ ቢባዕድ ኪታብ ወተክፍሩነ ቢባዕድ ከኪታቡ በአንድ ኪታብ ላይ ባንድ አንቀጽ ላይ የተደነገገውን ሐረግ ለሁለት ለሶስት ትቆርሰዋለህ ኪታቡን የምታከብር ከሆነ መጽሐፍ ቅዱስ ያለውን የምትሰራበት ከሆነ አትግደል ወገንህን አታድማ አታሰድድ እንደገና በሌላ ጥላት እንኳን በአጋጣሚ ተጠቅቶ ብታገኝ ተገኑቁም አፍለቅቀው የሚለውን አራቱን ነጥብ የጀምሰ መጨረሻዋን ነጥብ ብቻ ትሰራለህ ይሄ ማለት ምንድነው ኪታቡን መጫወቻ አደረጋችሁ ማለት ነው ደስ ያለህን ትሰራበታለህ እንዳያለውን ተቶዋል የነንም የሚያደርግ ሰው ደግሞ ሁለት መከቻ ይጠብቀዋል አላማ አንደኛ በዱንያ ላይ ውርደት ነው ዓለም እስላም አሁን ያለበት ውርደት ይሄ ነው ሁል ጊዜ ክብርን ካልጠበቅ ያላህና ማና ካላከበር ያምትናፍቀው ነጽነትና ክብር የሚባል ነገር አይመጣም ከውርደት ወደ ውርደት እየተንከባለልክ ነው የምትሄደው ማለት ነው ለምን ራስን አንተ ካላከበርክ ማን ነው የሚያከብረው ሁሉም في الحياه الدنيا ወገኑ ላይ በተለያየ ምክንያት ወገኑን ለማጥፋት ከጥላት ጋር ለመወገን የሚሞክር የፈለገውን ይሁን ከውርደት አይወጣም ያለ ነው አላህ ይሄ ታሪክ የተረጋገጠ ጉዳይ ነው ለምንድነው መሰል እስላም ምንድነው የጎደለው በአሁኑ ጊዜ ቁጥራችን ትንሽ ነው ኢኮኖሚ አቅም አልነበረም ጦር መሳሪያ መግዣ የለንም ምን ችግር ነበረ የመበታተን አንዱን አንዱ መዘርጠት አሳልፎ መስጠት ይሄ ደግሞ ውጤቱ ውርደት ነው እያለ ነው አላህ Subhanahu Wa Ta'ala ውርደት አይለቅም ይሄን የሚያረግ ሰው ثم يوم القيامه يردون الى اشد العذاب በዚህ ውርደት ቢያልፍ ኑሮ ቀላል ነበረ በትንሳኤ ቀን ደግሞ የመጨረሻ አይከፉ የከፋው ሲኦል ለእንዲህ አይነቶቹ ሰዎች ነው የተመደበው እያለ ነው አላህ Subhanahu Wa Ta'ala ስለዚህ ካልተመለስን በስተቀር ይሄ ሁላችንም የትናንቶቹን ብቻ የሚያስተች ነገር ሳይሆን እኛንም የሚመለከት መሆኑን ነው የሚያሳየው ነው فما جزاء من يفعل ذلك منكم الا خزي في الحياه الدنيا ከናንተ የዚህ አይነት የተፋለሰ አካሃዲን የሚሄድ ሰው ካለ በቅርቢቱ ህይወት ውርደት በቂያማ ቀን ደግሞ የመጨረሻው ከባዱ ቅጣት ይሆናል እጣ ፈንታው ይላል አላህ ደግሞ ከምትሰሩት ነገር ዝንጉ አይደለም ያላየ ያልሰማ ይመስላል ግን በመጨረሻ ጎል የምትገባበት ጊዜ ይመጣል እያለ ነው ኡላይክ ኡላይከ المتناقضون قولا وفعلا እነዚህ ቃላቸውና ተግባራቸው የሚፋለስባቸው አማይኔ ባዎች ይላል አላህ Subhanahu Wa Ta'ala አማይኔ ካለ ጌታ ጣለብህን ነገር ሁሉ በሙሉ መቀበል ነው ግን አምኛለሁኝ ይችን እሰራለሁ ይችን እተዋለሁኝ ይችን ተስማምቼባታለሁ ይችን አልፈልጋትም የሚል ከሆነ እነዚህ ሰዎች ምንድነው በእኔ በኩል በምን መልክ ነው የሚታዩት اشتروا الحياه الدنيا بالاخره اختاروا الحياه الدنيا ቅርቢቱን እችን ጊዜያዊ ህይወት መረጡ ማለት ነው በቋሚዋ አገር ፈንታ ይላል ጀነት ይቅርብኝ ቻያ መስላሳ አመት ልኑር ግጫ ወደ ተጥላት ተወጥፌ ማለታቸው ነው ይሄ ከሆነ ደግሞ እንዴት ብሎ ነው ጀነት የምታገኘው ቅርቢቱን ህይወት ተቋሚዋ አገራቸው የመረጡ ጅሎች ናቸው እያለ ነው አላህ Subhanahu Ta'ala በዱንያ ላይ አንተ የጌታን ፍቃድ አሁን የቀጥ ብለህ ተተጓዝ ሲሆን አላህ ነስር ይሰጣል ፍቃዱ ከሆነ ቢያንስ ምንድነው የሚመጣብህ ሞት ሞት ደግሞ ለፈሪ ለጀግና ይቀራል ቀጠሮ ከደረሰ ሁሉ ደማ ይቀራል ሁሉ ነፍስ ዛይቀጥሩ ሞት ግን በመጨረሻ ትልቁ ኪሳራ ምንድነው የአላህን አማና የበላ የጀሃነም መሆን ነው ማለት ኡላኢከ الذين اشتروا الحياه الدنيا ይችን ቀርቧን ህይወት የለወጡ የመረጡ ናቸው ማለት ነው ቢልአኺራ በደል አልአኺራ በቋሚዋና በዘላለሟ በቀሪቱ ሀገራቸው ፈንታ አኺራ ጀነት ይቅርብኝ ግደለም ለኑር 20 አመት የሚሉ ጅሎች ናቸው ይላል አላህ Subhanahu Wa Ta'ala በመሆኑም فلا يخفف عنهم العذاب ከእንዲህ አይነቶቹ ወስላቶች ቅጣት አይቃለልላቸውም እንኳን ሊወጡ ጨርሰው ሊገላገሉ ይቅርና ፋታ እንኳን አይሰጣቸውም አበደል አቢዲን ዘላለም መላይነ ሲኒን ሲማቅቁ ነው የሚኖሩት በጀሃነም ይላል ማለት ነው ማቃለያ ማስተያየትም አይሰጥም ኢጃዛም የለም እንኳን ጨርሰ ልትወጣ ይላል ማለት ነው ወላሁም ይንፈሩን በራሳቸውም ጉልበት ይሁን ወይም በሌላ ረዳትም አይረዱም ብዙ ጊዜ ያው እኛ ብናጠፋ እንኳን አባቶቻችን አያቶቻችን ታላላቅ ናቸው ያላ ባለሟል ናቸውና እነሱ ይሸማግላሉ ያድኑናል ያወጡናል ጣርቃኖቹ እያሉ ነው የሚጃጃሉ አበደን ወላሁ ምንሰሩን ያበዳለ እንደ እኔ ጃንም የፈረድኩበትን የሚያወጣ እኔ ከፈቀድኩ ነው እኮ ሸፋም የሚሆነው ወንደለዲ ይሽፋው እንደው ኢላ ቢኢዝኒህ እኔ ልጅን የፈለኩትን ለገሌ ገሌ ጠይቅለት ታልኩኝ እንጂ ያለኔ ፍቃድ ትርቡ ብሎ ለነብየን ሙቀረብ ወላ መለከን ሙቀረብ ወላ ነብየን ሙበጀል ማንንም ሊጠይቅ አይችልም ነው ማለት የማ ካረገ የወንጀለኛ ተባባሪ ይሆናል ስራሱ ያላህ ወዳጅ ማለት አላህ የሚወደውን መውደድ ነው ያላህን ህግ በማክበሩ ነው ያላህ ወዳጅ የሆነው ስለዚህ ካፊሩ ሙናፊቁን ሙሽሪኩን ማርልኝ ብሎ የሚነሳ ባለጌ ካለ አብረ ሁረር ነው የሚለው አላህ Subhanahu Wa Ta'ala እና ራሳችሁን አታጃጅሉ فما جزاء من يفعل ذلك منكم الا خزي في الحياه الدنيا በዚህ በቅርብ ህይወታችሁ ከውርደት ለመውጣት በዘላማ በዛኛው ዓለም ደግሞ ዘላለም ጀነትን ለማግኘት የፈለገ ከኔ ፍቃድ ጋር መጓዝ መቻል አለበት ካልሆነ ግን ውሳኔው ይሄ ነው የኔ ውሳኔ ወደ ጎን ትታችሁ ደግሞ ራሳችሁ ምን የምታወጡት ካለ እንታያለን እያለ ነው አላህ Subhanahu Wa Ta'ala ስለዚህ በከንቱ ምኞት መዋኘት የትም አያደርስም የአላህ መመሪያ ግልጽ ነው ማን እንዴት መቼ እንደሚድን ቁልጭ አርጎን ያስቀመጠው ትላንትም ዛሬም ማን ያን ነገር ካደረክ ስርዓቱ ተተሟላ መመዘኛው ማንም ጥቁሩም ዳውም ሀብታሙም ሁሉም ይድናል አላህ ቤት ምን ችግር የለውም ግን ያንን ጌታ ያስቀመጠውን ህግ ካላከበር አንተ እድናለሁ ብትል ራስን የምታጣል ልጅ እንጂ በምንም አይነት የምትድንበት ምክንያት የለም እያለን እና ባልንጀራ ሲጣማ ለኔ ብለ ስማ እንደሚባለው በይሁዶቹ ላይ እንዲሁም በሌሎቹም ላይ አላህ Subhanahu Wa Ta'ala የሚሰጠን ወቀሳና ትችት ለኛ ድርስ እንደሆነ ዋናው ነገር ማለት ነው። ቆላቸዋል እላ መራሂም አላህ ምናልባት አንዳንድ ግለሰቦች ቅንነት ያላቸው አሁንም ሊመጡ ይችላሉ አልበለዛ እንደ ህዝብ አቋም ይዘዋል እውነቱ የት እንዳለ ያውቃሉ ምን እንኑርበት እየተባለ ነው ያለው ማለት ነው እኛ ግን ተቀብለናል የምንለው ከነሱ የተሻለ ለውጥ እያሳየን አይደለንም እኛ ራሳችንን መገምገም አለብን የቁርአንኛ ጋር እንድንኖር ያደረገው አላህ ለኛ መመሪያ እንዲሆን ነው የካደው ክዱል አቋሙ ለይቶለታል እኛ ግን አምነንበታል ይላል ነው ያከበር ነው እየሰራንበት ነው ምንል ከሆነ እውን እየሰራንበት ነው ወይ በቂ ነው ወይ ያለው ምርታ ለውጤት የሚያበቃ ነው የሚለው ጥያቄ ሁልጊዜ መነሳትና ተገቢ መልስ ማግኘት ግድ ይላልና ለዚህ ራሳችንን ማዘጋጀት አለብን ተውባ ማድረግ አለብን እስከዛሬ ያለፍንበት ሁላችንም እናውቃለን ለኛም ለወላጆቻችን ለቀናቶቻችን ብዙ ስህተቶች ነው እየተፈጸሙ የመጡት ስትፋር ማብዛት አለብን ከዛሬ ወደ ነገ ደግሞ ለመሻሻል ለትውልድ ጥሩ በር ለመክፈት ፈር ለመቅደድ መጣር አለበት ሁልጊዜ ባለበት በልበለኝ ማለት የለበትም እና ምስዋር ካልተከፈለ አንድ ነገር ውጤት አይመጣም በዱንያ ወላ አኺራ ሰው በባጢል እንኳ ቢሆን አንድ ቆርጦ የገባ ነው አንድ ቦታ ሊያገኝ የሚችለው ማለት ነው ሁሉ ጊዜ ፈሪና እንትን ቦታ የለውም በዱንያም በአኺራ ስለዚህ አላህ Subhanahu Wa Ta'ala ቀናተኛ ነው የሰይጣን ኃይሎች ለሰይጣን ህይወታቸውን ሰጥተው ሁሉም ነገር ሰውተው በዚህ ለዱንያ ለተወሰነች አመታት ለመደሰት የበላይ ለመሆን ሲጥሩ ሲጨረጨሩ እናንተ ጀነትንም ያህል ዓለም እንወርሳለን እያላችሁ እጃችሁን አጣብራችሁ ቁጭ ምትሩበት ምን ምክንያት አለ እናንተ ሲተንቀሳቀሱ ለኔ ዓለም ምን ፈየዳችሁ ምን ውጤት አስመዘገባችሁ እያለ ነው ያለው አላህ Subhanahu Ta'ala ይሄ መልስ ማግኘት የሚገባው ጥያቄ ነውና እኛ እነሱን እየኮነን እየተቸን መልሰን የእነሱን ጥፋት የምንደግም ከሆነ ታይዞ ማለት ነው ያው ገሬ ምን እንዳደረገ ታውቃለህ አንተም በሱ መስመር ነው የመጣው የሚለው ነው የሚጠብቀንና አላህ Subhanahu Wa Ta'ala ሂዳውን ይስጠን ተውፊቁን ይለግሰን እኛም ደግሞ ራሳችንን መጠየቅና መንቀሳቀስ ራሳችንን ለመለወጥ መሞከር አለብን እነላህ ላ ይغير ما بقوم حتى يغيروا ما بأنفسهم ሰዎች ከነበሩበት ደካማ ሁኔታቸው ወደ ተሻለ ለመሻገር ከፈለጉ ይንቀሳቀሱ የለውጥ በር ይቆፍቁፉ ያኔ ሰጣቸዋለሁ እድል እያለ ነው አላህ Subhanahu Ta'ala ግን ምንም ነገር ሳታረግ ሁሉ ነገር ብትመኝ ከምኞታ አያልፍም ኢላ አማኒ ስለዋለ ይህንን ተገንዝበን ሁላችንም በምንችለው አቅም ቢያንስ እንኳን በግል ህይወታችን ዙሪያ ለዳዳችንን ማድረግ አለብን ተወንጀል መራቅ አለብን ሰላማዊ ስነ መግባር መለማመድ አለብን ከዛ ደግሞ በተቻለ መጠን ከወገን ጋራ ትብብር መፍጠር ያስፈልጋል ማለት ነው ሁልጊዜ እንዳውሬ እኔ መሰለኝ ደስ ያለኝን የምንል ከሆነ انما ياكل الذئب من الشاة القاسية አሉ ረሱል አለይሂ ሰላቱ ወሰለም ተኩላ የምትበላው ተባራሪዋን በግ ነው ከመንጋው ላይ ትብላ ከሄደችላት ወዳው ጠልፋ ትወስዳለች አንድ አብሮ ከሆነ ግን ጉልበት ያለው ላይ ጥላት ዘሎ ይገባል ሰይጣንም የሚያጠቃው ተነጣዎችን ተገንጣዎችን ነው እያሉ ስለሆነ የዱላህ ማል ጀማ በተቻለ መጠን ወደ እስላማዊ አንድነት ሁላችንም ማትኮር ተበቅብናል ወሰለላሁ ዐለ ነብዩ ወላ